الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين اللهم لا علم لنا إلا ما علمتنا وزدنا علما يا رب العالمين وانفعنا بما علمتنا مستمعي الاكارم نتدارس اليوم من كتاب بلوغ المرام من ادله الاحكام في كتاب البيوع في باب الربا زاريك بلوغ المرام መሸጥ መለወጥ ውስጥ ስለወለድ ጉዳይ የሚያነሳሱ ሐዲሶች ነው يا حادث قطر 715 ይለኛል بني كتاب من يقرأ المثنى فليتفضل مشكورا او مشكوره عليكم ورحمة الله وبركاته السلام ورحمة بسم الله الصلاة والسلام على رسول الله صلى الله عليه وسلم وعن فضالة بن عبيد رضي الله تعالى عنه قال اشتريت يوم خيبر علادة باثني عشر دينارا فيها ذهاب وخزر وخرز ففصلتها فوجدت فيها أكثر من اثني عشر دينارا فذكرت ذلك للنبي صلى الله عليه وسلم فقال لا تباع حتى تفصل رواه المسلم طيب وعن فضالة بن عبيد رضي الله عنه أنه قال اشتريت يوم خيبر قلادة باثني عشر دينارا فيها ذهب وخرز ففصلتها فوجدت فيها أكثر من اثني عشر دينارا فذكرت ذلك للنبي صلى الله عليه وسلم فقال لا تباع حتى تفصل لا تباع حتى تفصل او تفصل رواه مسلم مسلم ዘግበውታል ነው የሚለን فضال ابن عبيد ከተባለው ሱሐቢ ተዘገበ رضي الله عنه ስራውን አላህ Subhanahu Wa Ta'ala ይወደድለትና انه قال እርሱ አለ ማለት اشتريت ገዛሁኝ የውመ ኸይበራ የኸይበር ለታ ማለት ነው የኸይበር ዘመቻ ያው የተካሄደበት ቀን አለ ራሱ ችሎ በዛን ጊዜ ማለት ነው ኸይበር 7ኛው ዓመተ ሂጅራ የተካሄደ ጦርነት ነው ቢስነ 10 ዲናራ ቢስነ 10 ዲናራ በ12 ዲናር ገዛው ምንድነው የገዛው ቂላዳ ቂላዳ ማለት ዲባ ታቀላችሁ ዲባ ማለት ይሄ ባህል ልብስ የሚሰሩ ሰዎች ከተማ ያደገ ሰው ያቅንድ ቋንቋ ዝም ብሎ እኮ የባህል ልብስ የሚሰሩ ሰዎች እንደ ሙሰባህ እየሰኩ ጌጥ የሚያደርጉት ነገር የለም እንደምትሉት ያው ሙሰባሃ እንደ ሙሰባህ ሆኖ ጌጥ ነው አልቦ ሳቀላችሁ አልቦ ምሉታል ያው እግራቸው ላይ በገጠር ያሉ ሴቶች እንደ ይጠቀሙታል አንገታቸው ላይ ይጠቀሙታል ስቂላዳ ይባላል እንዲሁም አንድ ፈረሶች አንገት ላይም ጌጣጌጥ በገመድ ሰክሰው እንደ ሙሰባሃ ያለ ነው ዛጎል ነገር ማለት ነው ግን ዛጎ ሲል ትንሽ ይለያል ላንቀልባ ነው ዛጎል የምንጠቀመው አላያል ያው ተመሳሳይ እንደዛ ጎን ነገር ነው እንደ ሙሰባ ሆነ ትንሹ ነው ዲባ ነው የሚባል በጣም ያምራሉ ያብለጨልጫሉ እሱን ገዛሁ ነው የሚለው ቢትነ 10 ዲናርን በ12 ዲናር ዲናር ያው ሪያል እንደሚባለው ነው እና እዛ ቂላዳው ዲባው ውስጥ ወይም እዛ ጎል ውስጥ በለው فيها በውስጡ ዘሃቡን ወርቅ አለ ወኸረዙን ኸረዝም አለ አለ خرز ማለት ከምን የሚሰራ ስልክ ነው تصنع من اي نوع وتنظم في سلك يتزين بها وديባ ያልኳቸው ነው ልጆች ለልጆች አንገት ላይ አሁን አርቲፊሻል እንደ ወርቅ የመሰለ ነገር የሚጠቀሙት ማለት ነው ወርቅም አለ خرزም አለ ዲባ ነገር እሱን ነበርና ፈፈሰልቱሃ አንድ ላይ ነው የገዛው ፈፈሰልቱሃ በተንኩት ማለት ነው ለየሁት ወርቅን ለብቻ ዲባ የሚባለውን ነገር ለብቻ አደረኩት فوجدت አገኘሁኝ فيها በውስጡ በውስጧ አክሰረ من 12 ዲናር አገኘሁበት ከ12 ዲናር የበለጠ አገኘሁበት ለምን እሱ የገዛው 12 ዲናር ነበር አሁን ላይ ግን ለይቶ ሲሸጠው ከ12 ዲናር በላይ አገኘሁኝ እና فذكرت ذلك للنبي صلى الله عليه وسلم ያን ነገር ለነብያችን ወስጄ ነገርኳቸው ጉዳዩን فقال አለኝ لا تباع حتى تفصل او تفصل ሳይለይ አይሸጥም አሉ ተለይቶ ተበትኖ ለየብቻ ነው ሪባ እንዳይገባ ተለይቶ መሸጥ ያለበት እንጂ እንደው ቅልቅል ሆኖ ግም በግምት ከሆነ መባረጥ ይመጣና ሪባ ሊገባ ይችላል ማለት ነው ከዚህ ሐዲስ የምንወስደው ቁም ነገር አደሙ ጀዋዚ በይዕ الذهب بالذهب ወርቅም በወርቅ መሸጥ አይቻልም ኢላ مثلا بمثل ግራም በግራም ትክክል ቢሆን እንጂ ልክ የዑባዳ ብን ሷቢት ያለፈው ትናንት የቀራነው ሐዲስ እንደገለጸው ማለት ነው አሁን እዚህ ጋር እነ ነብዩ ሰለላሁ ዐለይሂ ወሰለም መናዓ በይዓል ቂላዳ የአንገት ላይ የሚደረገውን ጌጣጌጥ አለቲ አለቲ ያቺ ቂላዳ ችጌጥ فيها በውስጧ ዘሃቡን ወርቅ ያላት ያልተለየ ለሚፈሰል ያልተለየ ይሄን ያክል ግራም ተብሎ ወለም يعلم مقداره بذهب مقداره ምን ያክል እንደሆነ ያወርቁ ያልተገለጸ የሆነ ይሄ አይቻልም ይሄን መሸጣው ለምን لان التساوي بين 12 دينارا لان التساوي بين 12 دينارا ነበር وبين ما في القلاده من ذهب مجهول القلاده ውስጥ ደግሞ ያልታወቀ እንዳለን ይመስል ይሄ 12 የሚለው ታወቀ ነው ቂላዳው ጌጥ ውስጥ ያለው ወርቅ ግን አልታወቀም ኋላ ሲዘረዝረው ግን እላፊ ትርፍ አገኘው ነው የሚለው የታወቀውን ባልታወቀው መሸጥ አይቻልም በጥቅሉ ወልጀሩ ቢተሳዊ ከልዕልም ቢተፋضሊ ለምሳሌ ግራሙን አባልጠን ወርቅን በወርቅ ብርን በብር መሸጥ አይቻልም ነበር አባልጠ መባልጥን ያወቅን መሸጥ አይቻልም በግምትም ስንሸጥ ደሞ ሊባል ሊበልጥም ላይበልጥም ይችላል የሚባል ስጋት ካለው ልክ ተባልጦ መሸጥ ክልክል እንደሆነ ሁሉ መባለጡን ሳናውቅ መሸጥም አንድ ነው ህኩሙ እያለን ነው ትናንትና አንድ የተሰፈረን እህል በቁልል መሸጥ አይቻልም ብሎ ነበረ ለምን ወለድ ስለሚያመጣ ሊባለጥ ስለሚችል አሁንም እንደዛ ነው ጌጣጌጥ ተደርጎ ዝም ብሎ ግራሙ ያክል አይታወቅም አለ በእጁ ደግሞ የሚከፍለው ክፍያ የታወቀ ነው ዲናሩ ስለዚህ ይሄ አይቻልም የታወቀውን ባልታወቀ መሸጥ አይቻልም ነው <clears throat> አሁን እዚህ ቂላዳው ላይ ዘሃብም አለ ዘሃብ ያልሆነም አለ አንድ ንቃ በራሱ አይነት ለመሸጥ ሲፈለግ ለምሳሌ ወርቅና ወርቅን ለመሻሻል ሲፈልጉ ወርቁ ላይ የሆነ ነገር ያደረጉበታል ሌላ ነገር ጨመር ያጋር ዝም ብለው ይሄ ነገር ይቻላል አይቻልም በሚለው ሰፋ ያለ خلاف ነው ያለው ወደ 3 ይከፍሉታል ለማባለጥ ሆን ተብሎ ታስቦ ሊሆን ይችላል ወይ ደግሞ አው ደግሞ ይላቀል ይሄኛው አንሷል ብለው ያለ ጎሳ የሆነ ነገር ያመጣሉ ለሂለት ብለው ይሄ ከሆነ አይቻልም ወለል ለማንጣት ተፈልጎ ከሆነ ሁን ተብሎ ዘዲ ከሆነ አይቻልም ይላል አንድ አንድ ጊዜ አን يكون المقصود بيع بيع غير ربوي በሪባ መሸጥ አይፈለግም ለምሳሌ ከበይ ሻቲን ذات لبن ምታጠባዋን ፍየል ቢሻቲን ከበይ ሻቲን ذات لبن ቢሻቲን ذات لبن አይዋ ምታጠባዋን ፍየል በምታጠባ ፍየል ሊቀያየሩ ይችላሉ እዚህ ጋር ፈሰሂሁ አልጀዋዙ ይቻላል ነው የሚለው አለ ሶስተኛ አን የኮነ كلاهما መቅሱደን مثل مدع عجوه ودرهم بمثلها فهذا فيه نزاع مشهور አንድ ድርሃምና አንድ فين አጅዋ ميبال تمر مد معناته ነው በመሰሉ ሸጠው እንደዛው ባለ ነገር ነው እዚህ ጋር አጨቃጫቂ ነው አይቻልም ይቻላል ሰፋ ለخلاف ታዋቂ አለ አለን የሚለው አቡ ሐኒፋ ይበቃል ሲሉ እና ኢማሙ ማልክ እና ኢማሙ ሻፊዒ እና ኢማሙ አህመድ አይሆንም ይላሉ ሙዱ አጅዋ ወድርሃም አንድ ድርሃምና አንድ ፍኝ አጅዋ የሚባል ተምር አድርጎ በመሰሉ መሸጥ አቡ ሐኒፋ ይበቃል አሉ ለምን ሌላ ተቀላቅሎበታል ፈልገው ነው ቅልቅል ነው እንጂ አንድ አይነት ብቻ አይደለም ሊል ነው ሁለት ጎሳ ነው ሊል ነው ሌሎቹ ግን ይሄ እንደዚህ ነው የሚታየው እንጂ ሌላ ነው ለማለት አያስችለንም ይላሉ አላየሃል የታወቀ ነገር ባልታወቀ መሸጥ አይቻልም ዘርዝሮ ለይቶ ግራሙ መዝኖ ይሄን ያክል ድርሃም ይሄን ያክል ذهب ተብሎ ነው መሸጥ ያለበት ነው لا تباع حتى تفصل وبعد التفصيل ሳ ከተዘረዘረ ከተለየ በኋላስ ከተለየ በኋላ يجري عقد جديد غير الاول ከመጀመሪያው ሌላ የሆነ አሁን የሰውዬ እንደዚህ አርግ ገዝቻ አገኘው ስላቸው ይሄም አይቻልም ሳይለይ ሳይበተን አይሸጥም አሉት ያ የገዛው ግብይት አልጸደቀም እንደማለት ነው አዲስ መዋዋል አለባችሁ እንደማለት ነው የሚያሳየው ይላል ቀጥሉ وعن سم وعن سمرة ابن جندب رضي الله تعالى عنه أن النبي صلى الله عليه وسلم نهى عن بيع الحيوان بالحيوان نسيئة رواه الخمسة وصححه الترمذي وابن الجارود وعن سمورة بن جندب رضي الله عنه أن النبي صلى الله عليه وسلم نهى عن بيع الحيوان بالحيوان نسيئة رواه الخمسة وصححه الترمذي وابن الجارود سمورة ابن جندب የተባለው ሱሐቢ ስራውን አላህ ይወደድለትና ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ነሃ ከልክለዋል عن بيع الحيوان እንሰሳን ከመሸጥ بالحيوان በእንሰሳ ከብት በከብት ግመል በግመል ፈረስ በፈረስ ወዘተ ነሲአተን ዱቤ በሩስ እንካህን በሬ ውሰድ በሬህን ትሰጠኛለህ ለአሁኑ ግን እኔም በሬ ውሰድ አንተ ቀስ ይወስደዋለሁ የሚባል ነገር ይሄ ዱቤ ይባላል ነሲያ አንዱን አቆይቶ አንዱን እረቱን ካሽ አድርጎ ማለት ነው ይሄ አይቻልም ከልክለዋል ነው የሚለው ሐዲሱን አምስቶች ዘግበውታል ያው አቡ ዳውድ ትርሚዚ ነሳይ ኢብኑ ማጅህ እና ኢማሙ አህመድ ማለት ነው ወሰሐሐሁ ትርሚዚዩ ትርሚዚ መዘገብን ብቻ ሳይሆን ሐዲሱን ጥሩ ብሎታል ወብኑ الجارود ابن الجارودም እንደዚሁ ዘግቦታል ሐዲሱን ነው የሚለው طيب ሐዲሱ ያው ሌላም ድጋፍም አለው እያለ ነው ኹዘይማን በሐቂ ዘገቡት እና ሐኪም ትርሚዚ ሐሰኑን ሰሂህ ብለውታል ኢብኑ ሐጀር ፈትህ ሚባክታባቸው ላይ የብሉግ ባለቤት ማለት ነው ሪጃሉ ሲቃት ብለዋል ዘጋቢዎች ሰዎች ጥሩ ታማኝ ናቸው ባይሆን ሐሰን ሰምቷል አልሰማም በሚል ጭቅጭቅ አለው ነገር ግን የሐዲሱ ዘገባ መስመሩ ብዙ ስለሆነ ተጠራቅሞ ተደጋግፎ ሐዲሱን ለሁጃ ለማስረጃ ያበቃዋል ደረጃው ብለውታል ስለዚህ እንሰሳን በእንሰሳ ከተቀያየር ማዘግየቱ አይቻልም ነው ወይፈንም በበሬ ላምን በበሬ እንደዚሁ በወይፈን እንደዚህ መቀያየር በጊደር ይቻላል ማለት ነው እንግዲህ አንዱ ሴት ጊደር ትኖረዋል አንዱ ደግሞ ወይፈን ይኖረዋል መቃየር ይፈልጋሉ እሺ ቃየሩ ችግር የለውም ነገር ግን እጅ በእጅ መሆን አለበት ነሲያ አይሆንም እያለን ነው ነሲአተን بإثبات الهمزة بعد الياء نسيئة كريمة أو بالإدغام على وزن عطية نسية نسية የሚባላል عطية እንደምንለው ወይ ነሲአተ ከሪመተ እንደምንለው የሚያስከዳል ነው የሚለው ነሲአተን አሁን ስንተረጉም የዘገየ ሲሆን ሐለከውኒሃ ነሲአተን በዱቤ ሲሆን እንደ ማለት ነው ነሲአ ማለት መዘግየት ማለት ተአኺር ማለት ነው አንዱ እንሰሳውን አምጥቶ እንካ ብሎ በእንስሳ ተቀይረኛለህ በእንዲህ ያለው በሬህ ብሎ የሱን ሳይረከብ ሊሄድ ይችላል ነው አንዱ cash አንዱ ዱቤ በረፈቃ ተቀበለ ዱቤነቱ መቼም አንድ ቀን ሊሆን ይችላል ሁለት ቀን ሊሆን ይችላል ሳምንት ሊሆን ይችላል አይቻልም እዛው ምግብ ያዩበት ቦታ ላይ መቀያየር ነው ያለባቸው አሁን ግን መበላለጡ ችግር እንደሌለው ነው የሚያሳየው ያው እንስሳ እንስሳ ከተባለ አለቀ እሺ وعن عبد الله بن عمرو بن العاص رضي الله عنهما أن النبي صلى الله عليه وسلم امره أن يجهز جيشا فنفدت الإبل فأمره أن يأخذ على قلائس صدقتي قال فكنت آخذ البعير بالبعيرين إلى إبل صدقتي رواه الحاكم والبيهقي ورجاله ثقات من الحديث عليه ምን ከሚለው ቀጥለ ነው ነሃ አንበኢል ሐይዋን ቢልሐይዋን ነሲአተን ከሚለው ቀጥሎ ነው ይሄ ሐዲስ ያለው ተመሳሳይ ናቸው ትርጉማቸው ምን ማለት ነው አብዱላህ ኢብኑ አምር ኢብኑ አስን የዘገበው ነብዩ ሰለላሁ ዐለይሂ ያዘዙት መሆኑን ምን ብለው ወታደር እንዲያዘጋጅላቸው ጄሽ ወታደር ሲዘምት ያው መዝመቻ ያስፈልገዋል የሚጋልበው እቃውን የሚጭንበት ያስፈልጋል አሁን ላይ መኪና ምናምን ሆኗል እንጂ በዛን ጊዜ ግመል ነው እና ግመል ነበር የሚሰጠው ግመል ሲሰጥ ፈነፊደት ይብሉ ወታደሩ ለማዘገጃጀት ግመል አለቀበት ግመሎች ለወታደሩ አልበቁም አለቁ ሲላቸው ፈአመረሁ አን ياخذ على قلائس صدقتي ያው ወደፊት ከሚመጡት ሰደቃ ግመሎች ይመጣሉና በዛ ፈንታ እንዲይዝ እንዲቀበል ማለት እንደ ብድር ነገር ማለት ነው قال فكنت اخذ البعير بالبعيرين አንድን ግመል በሁለት ግመል የም የተቀበልኩበት ወይም የለወጥኩበት ነገር ነበረ ኢላ ኢብሊ ሰደቃ ለመጨመር ለዘካ ከመጡ ግመሎች ጋር ለመጨመር رواه الحاكم والبيهقي ورجال الثقات አንድን ግመል በሁለት ግመል ሸጠ ነው ዋናው የተፈለገው ማባለ ተገኘ አልተገኘም ተገምቷል ነው ይሄ ግን ሃይዋን ላይ ከሆነ እንስሳ ላይ ከሆነ አንድ አይነትም ቢሆኑ ማባለጡ ይቻላል ነው የፈለገው በአንድ ግመል ሁለት ግመል በዒር بالبعيرين ቀላኢስ ሰደቃ ነው ቀላኢስ ማለት ሴት ግመሎች ናቸው ወጣቶቹ ግመሎች በከብት አሁን ጊደር እንላለን እንላቸዋለን ግመል ላይ ምን እንደሚባል አላቅም አማርኛ ሙሉ አይደለም እንችለው የፍየሎች ልጆች የበጎች ፍየሎች ልጆች ያህዮች የአንበሶች ይለያየው ስም አላቸው እያንዳንዳቸው ቀላይስ ማለትም የግመል ሆነው ጊደሮቹ ወጣቶቹ ቀላይስ ይባላሉ ስለዚህ ከለሶደቃ ከመጡት ሴት ግመሎች እንዲዝ አዘዙ ነብያችን አንድን ግመል በሁለት ግመል የቀየርኩበትም አጋጣሚ ነበረ ሲል የእንሰሳን እጥፍ አድርጎ ቢከፍል አንድ ሰው ያው ከተስማሙ ሪባ ይመጣል ተብሎ የሚያሰጋ ነገር የለም ይሆታ ይችላል ነው ሰዓት ካለን ቀሩ እንግዲህ وعن ابن وعن ابن عمر رضي الله تعالى عنهما قال سمعت رسول الله صلى الله عليه وسلم يقول إذا تبايعتم بالعينة وأخذتم أذناب البقر ورضيتم بالزرع وتركتم الجهاد سلط الله عليكم ذله لا ينزعه حتى ترجعوا إلى دينكم رواه أبو داود من رواية نافع عنه وفي إسناده مقال ولأحمد نحوه من رواية عطاء ورجال ثقات وصححه ابن قطان ابن قطان وعن ابن عمر رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول إذا تبايعتم بالعينة وأخذتم أذناب البقر ورضيتم بالزرع وتركتم الجهاد سلط الله عليكم ظلا لا ينزعه حتى ترجعوا إلى دينكم رواه أبو داود من رواية نافع عنه وفي إسناده قال ولأحمد نحوه من رواية عطاء ورجاله ثقات وصححه ابن القطان كعبد الله بن عمر تزجب من علو سمعت رسول الله علو يا الله سبحانه وتعالى ملكتنيا سمعتالهن يقول سناغرو اذا تبايعتم بتشاشاطاችሁ ጊዜ بالعينتي ማለት ካሽ በሉት ወይም በእጅ በእጅ እንደማለት ነው ነቅድ ማለት ነው ዒን ዒና ማለት ማእኹዘቱ ሚን العين ሚን العين ያው የሚሰጠውን ብርም ከሆነ ካሽ የሚሰጠውን ነገር ተጨባጭ የሚታይ ማለት ነው النقد الحاضر ማለት ነው እለት ካሽ የሚከፈለው ገንዘብ ዒና ይባላል ለምን ገጅታ የዱቤ ሲገዛ الى اجل ሲገዛ ياخذ بدلها نقدا حاضرا بيع العين የሚባል ራሱን የቻለ አሻሻጣ አለ ለምሳሌ አንድ ሰው እቃ ሸጠ እቃ ሸጠለት የዱቤ ነው ወይም ደግሞ ቢተመንን ሐልን አሁን የሚከፈል ነው ግን ለሚቀበልሁ አልተቀበለውም ثم ان البائع كذا شاج يشتريها ممن اشتراها منه ሻጩ ሰውዬ ከገዛው ሰውዬ ከሸጠለት ማለት ነው ይገዛዋል በምን ቢነቅድን ሐልን እለታዊ በሆነ ዋጋ ግን እሱ በሸጠበት አይደል ከሱ ከሸጠበት ዝቅ ብሎ ስለዚህ ወይብቀል ከሲሩ في ذمه المشتري الاول መጀመሪያ ገዛው ሰውዬ ላይ እዳ ሰፈረበት ማለት ነው የጃሂልያ ይሻሻልት የነበረ የግብይት አይነት ነው ያንን ግብይት በይዑል ዒና ይሉታል አላየሃል በይዓል ዒና የሚባልን አሻሻጥ በተሻሻጣችሁ ጊዜ አይፈቀድም ማለት ነው እሱ ግን ባህል አድርጋችሁ ልምድ አድርጋችሁ ከያዛችሁት واخذتم ከያዛችሁ አዝናበል በቀር የከብቶችን ጅራት ማለት ነው ጅራት ታቃላችሁ መቼም ኢንሻአላህ አላቀም እንዳትብኝ የከብትን ጅራት ማለት ያው በእጅ መጨበጥ እንዳይመስላችሁ ከብት የሚያረባ ሰው ከብት ተከትሎ የሚሄድ እሱኮ የከብት ጅራት ነው ምን ይባላል ከከብት ማይለይ ማለት ነው ከብት ጋር የሚጓዝ ማለት ነው እና አሁን ሙአኸሱም አዝናበል በቀርማ ከብት እርባታ ላይ ተሰማራችሁ ጊዜ ማለት ነው ከብት እርባታ ምንድነው ዱንያ ማለት ነው ጥቅሉ ወራዲቱም ቢዘርዒ አዝርት ላይ ውደታችሁ በሰፈነ ጊዜ ይሄን ስታረጉ ደግሞ ወተረክቱሙል ጂሃድ ለዲን መታገልን ለኢስላም መታገልን በተዋችሁ ጊዜ ምን ይመጣላሉ ሰለጡ الله عليكم ذلا ልክ እንዳሁኑ እንደኛ ማለት ነው አላህ በእናንተ ላይ ውርደትን የበታችነትን ዝቅተኝነትን ይለቅባችኋል ያከናንባችኋል አሉ ይሄ የሚያጋጥማቸው ውርደት ደግሞ ላ ينزعه አያነሳላችሁም እሱን አሉ ያን ውርደት እስከመቼ حتى ترجعوا الى دينكم ወደ እምነታችሁ ወደ እስላም እስከምትመለሱ ያ ውርደት አይለቃችሁም ለዱንያ ስትስገበገቡ ማለት ነው ባጭሩ ዱንያ ስታባረሩ ስታሳድዱ ጂሃድ የሚባለውን ትግል የሚባለውን ነገር ወደ ኋላ ሰጥሉት ቦታ ሳሰጡ ስቀሩ አላህ በእናንተ ላይ ውርደትን ነው የሚያመጣው ያንን ውርደ ደግሞ ያነሳውም ወደ ዲናች እስከምትመጣ የኛ ተጨባጭ ነው ይሄ ስለዚህ ምንድነው ያሉት አሁን ላይ ቃላቱን ጂሃድ የሚለውን ቃል ለመናገር ራሱ አሸባሪ እንባላለን እያን የፈራን አይደል አንዳንዶች ቃሉን አረብኛውን አያነቡትም እንደው መታገል ብለው የሚያልፉት እዚህ ደረጃ ደርሰናል ጂሃድ አስፈላጊ ነው ለዲናችን ወሳኝ ነው ያው ሸርጥ አለው መስፈርት አለው ህግና ደንብ አለው እሱን በጠበቀ ነው እንደው ዝም ብሎ ያገኘው ሁሉ መጨርገድ አይደለም ማረድ አይደለም እስላምን ማስፋፋት እስላምን መስበክ ማስተማር ለእስላም እንቅፋት የሆኑን ሰዎች እንቅፋትን መጥረግ ማለት ነው እንጂ ለምን ተከለክ ብሎ ዝም ብሎ እንትማት አይደለም ዚምያ አለ ሙሳመን አለ ጥገኝነት የሚሰጠው ሰው አለ አብረን ልንኗኗር ላንነካች ላትነኩን የሚባል ነገር አለ ያ ችግር የለውም ለእስላም ግን ጸር ሆነው ሌት ቀን የሚሰሩ ባለጌዎችና ጥፍራሞች አሉ እነሱ ጥፋቸው ካልተቆረጠ አስቸጋሪ ነው ዝም ካልናቸው ያው ይጫወታሉ በእኛ ላይ ማለት ነው ጫወታው ሲበዛ እኛ ውርደት ላይ እንወርቃለን ይሄ የሚሆነው ምንድነው ለዱንያ ስትስገበገቡ ነው ለአኺራቸው ታጋዮች ከሆናችሁ ውርደት የሚባል ነገር አይመጣባችሁም ነው በጥቅሉ طيب لا ينزعوا حتى ترجعوا الى دينكم ወደ ዲናችሁ መመለስ ነው መፍትሄው እስካልተመለሳችሁ ድረስ ያንን ውርደት አያነሳላችሁም ነው ዙለን ነው بدم الذال ነው ዙለን رواه ابو داود ابو داود ዘግቦታል من روايه نافع عنه ከናፊዕ ዘገባ ግን وفي اسناده ዘገባው ላይ ሰነዱ ላይ መስመሩ ላይ ሐዲስን ዘገቡ ሰዎች ላይ ማለት ነው እነሱ ሰነድ ማለት መቃል አለው መቃል ማለት ወሬ ያለው ማለት ነው ወሬ ምንድነው አይ የከለ ዘገበው እኮ ሐዲስ ጥሩ አይደለም ምክንያቱም እሱ እንዲህ ያለ ችግር አለበት የሚባል ነገር አለ ማለት ነው አሉሽ ነገር አለበት እንደማለት ነው ወሊ አህመድ ኢማሙ አህመድ ደግሞ በዘገቡት ነሁሁ ይህን የመሰለ ሐዲስ አለ እሳቸው ደግሞ من روايه عطاء የዘገቡት عطاء بن رباح ወሪጃሉ ثقات ሰዎቹ ዘጋቢዎቹ ጥሩ ታማኝ ናቸው እብኑ ቀጧን ሷሂህ ብለውም አስምረውበታል ሸውካኒ ናይሉል አውጣር የሚባል ክታባቸው ላይ በርካታ መስመር ስላለው ሐዲሱ አንዱ አንዱን በማጠናከር ያው ልንቀበለው የሚያስችል ደረጃ ይሰጠዋል ብለዋል ስለዚህ በአልዓይና የሚለው በይዑል ዒና ማለት ይሄ ጥሩ አይደለም አንድ ንቃ ሽጨልሃለሁ ለዋለሁኝ የዱቤም ይሆን ስንት 100 ብር ሽጨልሃለሁ አልኩት በተባለበት ሰዓት ሊያመጣ አልቻለም ያንን ብር እንግዲያስ ካልከፈልከኝ እቃዬንም ወስደህ ምን ይሻላል ልግዛህ ነው ራሴ መልሼ ይለዋል እሺ ግዛይ ስንት ገዛኛለህ 50 ብር 100 ብር የሸጠውን በዱቤ መልሶ 50 ገዛው አሁን ያ የመጀመሪያ ገጅታ ምን አጋጠመው 100 ብር እዳ አለበት አሁን 50 ሽጦለታል 50 ተቀነሰ 50 ወሰደ ባለቤት ከነቀው ማለት ነው ምን መጣ 50 እዳ መጣበት በይዑል ዐይና ይሄ ነው አንዱ ትርጉም ይሄ ነው አንዱ እለቱን ነሸጠለት የሆነ ብር ይጠራለትና ይሄን ያህል ሽጨልሃል ይለዋል ከዛ ትንሽ ቆይቶ ወዛው ደግሞ ጠቃሚው ልግዛ መልሽ ይላል የልጅ ቃቃ ጨዋታ ነው የሚመስለው እሺ ምን ያክል ይሄን ያክል ቀነሳጎ እዳ ከናን ወቁጭ ይችላል ማን ነው ባንክ ቤት ብድር ይሄ በይዑል ዐይና ይባላል ይሄን የምታደርጉ ከሆነ እያሉ እያወገዙ ነብያችን አለይሂ ሰላቱ ወሰለም ይሄ ሊሆን አይገባም በይዑል ዒና አቁሙ ነገር ነው ሌላው ዱንያን መመካ ማድረግ ገንዘብ ጋር ትግል እንደው ጥሩ እንዳል አይደለ اشتغال بها عن امور الدين የዲንን ጉዳይ ወደ ኋላ ጆሮ ዳባልበስ ብሎ ለዱንያ መራወጥ ጥሩ እንዳል አይደለ በተለይ በተለይ ከዲናችን ልንርቀው የማይገባ ነገር ቢኖር በአላህ Subhanahu Ta'ala መንገድ ላይ መታገል ነው ጂሃድ ነው ጂሃድ ذروة سنام الإسلام ነው የኢስላም ሻኛ ጫፍ ቅርንጫፍ ነው ተብሏል በግብርና ሆነ በንግዱም ሆነ በርባታውም ሆነ ዱንያን ምናሳድድ ሆነን ዲናችንን ምንርቅ ከሆነ አላህ በዚህ ፋንታ ደግሞ ጥራታችንን ብዚት ውርደታችንን አብዝቶ እንደፈለጉ ቀኝ ግዛት እየተባለ የሚባለው ማለት ነው ይጫወቱብናል ኢኮኖሚውን ኢኮኖሚያችንን ይዘርፉታል ኃይላችንን ይወስዱታል እምነታችንን ይወስዱታል እርስ በርሳችን ያጋጫሉ ማያደርጉን ነገር የለም من كان يريد العزه ክብርና ልቅና የፈለገ ሰው ምንድነው የሚጠብቅበት فلله العزه جميعا ክብር አጠቃ ክብረት የአላህ ነውና ከአላህ ፈልጉ ነው የክብረት የክብር ኃይል ባለቤት አላህ ነው ኃይላችን እንዲጎለበትና የበላይነት እንድንቀናጅ ከፈለግን ከአሜሪካ አይደለም ከቻይና የሚፈለገው ከአላህ Subhanahu Wa Ta'ala ነው فلله العزه جميعا እያለን ነው ولا ينصرن الله من ينصره አላህን ለመርዳት የአላህን ዲን ለመርዳት የሚለፋቀና የሚል ሰው አላህ ይረዳዋል ኢነላህ ለቀውዩን አዚዝ ነው የሚለው ብርቱ ኃያል ጌታ ስለሆነ ኢነላህ ላ ይغይሩ ማ ቢቀውሚን ሐታ ይغይሩ ማ ቢአንፉሲሂም አላህ በሰዎች ላይ ያለን ነገር ጸጋም ሆነ ምንም ነገር አይቀይረውም እነሱ ራሳቸው ሰዎች ላያቸው ላይ ያለውን እስካልቀየሩ ድረስ ያነጋገር በጣም አጅብ ነው في سوره الرعد ነው ይሄን የሚለው ሰዎች በመጥፎ ስራ ላይ ከሆነ ያሉት መጥፎነታቸውን እስካልቀየሩ ድረስ ችግራቸው አይሰረዝም አይነሳላቸውም ማለት ነው አንድ ሰዎች ከመጥፎነት ወደ ጥሩነት ራሳቸውን እስካልቀየሩ ድረስ አላህም በእነሱ ያለውን ችግር ሊያስተካክልላቸው ሊቀርፍላቸው አይችልም የበላይነት ከፈለጋችሁ ተከብራችሁ እንድኖሩ ከፈለጋችሁ እናንተ መጀመሪያ የአላህን ዲን አክብሩ አላህ ያዘዛችሁን ፈጽሙ አላህ የከለከላችሁን ተከልከሉ فمن ترك هذا الدين ይሄንን እስላምን የተወና ጆሮ ዳባል በስ ያለው ተጀቡረን ለጀብደኝነት ለኩራት ብሎ ቀሰመሁላህ አላህ ይሰባብረዋል ወመን ይብተገል ሁዳ في غير كتابه ያለ አላህ ቁርአን ቀና መንገድ ያገኛለሁ ብሎ የለፋ ሰው አضلለሁላህ አላህ መስመሩን ነው የሚያስተው ስለዚህ ክብር የሚገኘው በእስላም ነው እስላምን ለቆ ምዕራባውያን ስለመሰሉ በምዕራባውያን ኮቢ ስለተነሱ ክብር ሊመጣ አይችልም በጭራሽ ነው እውነተኛ የሙስሊም ወጣቶች ወደ አላህ ፊታቸውን በጠንቅ በቁርጠኝነት ካዞሩና ከመጡ ሰዓዳ في الدنيا والاخره ማግኘት ከፈለጉ አኺራ ጀነት እንደሚፈልጉት ዱንያ ላይም ተከብረው መኖር ከፈለጉ መድሃኒቱ ያው የአላህን ምክር መስማትና የነብዩና አለይሂ ሰላቱ ወሰለም አስተምሮት መከተል ነው ስርቅ اخلاص ያስፈልጋል በምናወራው በምንተገብረው ለአላህ اخلاص ማድረግ ይጠበቅብናል አላህ እንዲረዳን ጉዟችንን መስመር የያዘ እንዲያደርግልንና የኸይሩንና የነጃሁን መስመር እንዲያመላከተን ነው ሌላው ኪታቡላህ የአላህን ቁርአን መከተል አለብን وما صح عن سنه نبينا محمد صلى الله عليه وسلم ከነብያችን ሰይሁን የመጣን ሐዲስ መከተል አለብን ይሄ ከሆነ فهذا هو الصراط المستقيم ትክክለኛ መንገድ ማለት እሱ ነው الذي سلكه عباد الله الصالحون የአላህ ምርጥ ባሮች የተጓዙበት መስመር ቢኖር ይሄ ነው وهذا هو النهج الصحيح خلاف የሌለበት ጭቅጭቅ የሌለበት እውነተኛው መስመር ይዘው መጓዝ የሚቻልበት ይሄ ሲሆን ብቻ ነው እሺ ቀጥሉ وعن أبي أمامة رضي الله رضي الله تعالى عنه عن النبي عن النبي صلى الله عليه وسلم قال من شفع لأخيه شفاعة فأهدى له هدية عليها فقابلها فقد أتى بابا عظيما من أبواب الربا رواه أحمد وأبو داود وفيه إسناد مقال وفيه إسناده مقال وعن أبي أمامة رضي الله عنه عن النبي صلى الله عليه وسلم أنه قال من شفع لأخيه شفاعة فأهدى له هدية فقبلها فأهدى له هدية عليها يعني من شكر لهم يعني فقبلها فقد أتى بابا عظيما من أبواب الربا رواه أحمد وأبو داود وفي اسناده مقال وفي اسناده ነው طيب እንግዲህ ሐዲሱን ضعيف አድርጎታል ይሄው ነው የሚሻለን ሰይ ካረገው በጣም አስቸጋሪ ነው وصحة الترمذي حديثه وقال طيب من قالوا ابو امامه عن النبي عن ከሆነ عين ከሆነች عن النبي አይባልም عن النبي ነው አነስ ኮን ነው አነ النبي የምንለው عن النبي صلى الله عليه وسلم انه قال እርሳቸው አሉ من شفع የታደገ ያሸማገለ ምልጃ ያደረገ ያስታረቀ እንደማለት ነው لأخيه ለወንድሙ ሸፋዓተን ምልጃን ምልጃ ያደረገ ሽምግልናን አሸማግሎ ውጤታማ የሆነ እንደማለት ነው ከሚስቱ ጋር ሊሆን ይችላል ከወንድሙ ጋር ሊሆን ይችላል ከመንግስት ጋር ሊሆን ይችላል ከማንም ጋር ሊሆን ጠቡ ሲያስታርቀው فاهدى له هديه ስጦታ ሰጠው ከኘረ እንደላንተ ሲገባሃል ብሎ የሆነ ሀዲያ ሰጠው ስጦታ እና ፈቀቢለሃ ያችን ስጦታ ተቀበለ ሰውየው በምን ስራው በሽምግልናው በማሸማገሉ ፈቀድ አታ ባበን عظيما ትልቅን ባብ ትልቅን በር መጥቷል ወይም ገብቷል የምን በር የቤት በር አይደለም ምን አብዋብ ሪባ ወደ ወለድ የሚያደርሱ በሮች አሉ መንገዶች አሉ ከነዛ መንገዶች አንዱን መስመር ጠቅጥቆታል ገብቶበታል ይባላል ነው رواه احمد وابو داود وفي اسناده مقال ዘገባው ላይ ትንሽ ወሬ አለበት ጥሩ አይደለም የሚል ነገር አለበት ነው من شفع شفع يشفع شفاعه بمعنى سعى له واعانه ለሱ ብሎ ተጓዘና ተባበረው ረዳው ማለት ነው يقال اتى بابا ወበር ላይ መጥቷል من ابواب الربا ማፊያው የሰውን ገንዘብ ያለ አግባብ ወደ መብላት መስመር ገብቷል ይባላል ነው የተፈለገው የሰውን ገንዘብ የምንበላበት መንገዶች ብዙ መንገዶች አሉ አንዱ ወለ አራጣ ስለሆነ አሁንም ያለ ስራው የማይገባው ቦታ ላይ ደሞዝ ከተቀበለ እንደዛው ይታያል ነው አላየሃል ሐዲሱን ውድቅ አድርጎታል ሪባ فاذا انزلنا عليها الماء اهتزت وربت ሪባ ማለት ጭማሬ እንደማለት ነው ጥሬቃው ራሱ ስለዚህ አሁን ይቻላል አይቻልም ነው ሐዲሱ ضعيف ከሆነ اشفعوا تؤجروا ነው ነብያችን አለይሂ ሰላም ያሉት አሸማግላችሁ ገንዘብ ተቀበሉ ሳይሆን አሸማግሉ አስታርቁ አጅሩን ከአላህ Subhanahu Wa Ta'ala ታገኙታላችሁ ሽምግልና ላይ ገንዘብ መቀበል ጥሩ አይደለም ነው በጥቅሉ حرام ነው በመናገር እንኳን ባይቻል ያው ضعيف እንደሆነ በዛ ሐዲስ መነገሩ መቀበል እንደሌለብን ነው እንደው ኸይር ስራ እንደሚሰራ አላቅም ድሮ እኮ ይሄን ቃው ሰድልኝ እዛ አድርስልኝ እንደዛ አድርግልኝ ዝም ብሎ መተባበር ነበር አሁን ላይ ስንት አስብልኛለህ ነው የሚለው እቺን ቃዛ አድርስልኝ ካለችው ስንት አስቢልኛለሽ ነው خیر ስላም ባንገ ጠፍቷል ሽምግልናንም የገቢ ምንጭ አርገው ያዙ ሰዎች አሉ ምን ሰርተን ነው አኺራ የምናገኘው ለዱንያ እሺ ለአኺራችን ምን ልንሰራ ነው ስለዚህ አንዳንድ ስራዎችን ለአላህ ተብሎ ይሰራሉ ሽምግልናን በከዛው ስመካፈት ያለበት ነው ነው ቀጥሉ وعن عبد الله بن عمرو رضي الله عنهما قال لعن رسول الله صلى الله عليه وسلم الرشي والمرتشي رواه أبو داود والترمذي وصححه وعن عبد الله بن عمرو بن العاص رضي الله عنهما قال لعن رسول الله صلى الله عليه وسلم الراشي والمرتشي ويم الراشيه والمرتشيه ሁለቱም እናነበው እንችላለን رواه ابو داود والترمذي وصححه عبد الله بن عمرو بن العاص ከተባለው ሱሐቢ ተዘገበ ስራውን አላህ ይርዳልና ምን አለ ነብዩ ሰለላሁ ዐለይሂ ወሰለም ረግመዋል ለዓነ ማለት ረግመዋል ማለት ነው ነብያችን የረገሙት ነገር በቀላል ነገር አይራገሙ ከባድ ወንጀል ሲሆን ነው ከባኤር የሚባለው ወንጀል አንዱ አላህ ዛቻ ይዛተበት ወይም ነቢያችን ለአና ያመጡበት ነገር ነው ይባላል ስለዚህ አሁን ረግመዋል አለ ማንን አራሺ ሙስና ሰጭን ጉቦ ታቀላችሁ ሙሰኛ ሙሰኛን ሙሰኛ ወይም ደግሞ በኢሃዲ ቋንቋ ምን ይባላል ኪራይ ሰብሳቢ ይሉታል ራሺ ጉቦ ሰጪ ወልሙርተሺ ተቀባይ ማለት ነው ሰጭታውንም ተቀባውንም በልታውንም አብልታውንም ማለት ነው ሁለቱም ተረግመዋል እኔ ሙስና ነው የምሰጠው እኔ አልበላም ናገባኝ የሚባል ነገር የለም ማብላት ወንጀል ነው የበላውም እንደዚሁ ምክንያቱም ባለስልጣንን ባለግ የሚያደርገው ባለጌ ነጋዴ ነው ባለስልጣኑ በደሞዝ ነው እየሰራ ያለው ያንን የሱን ስራ ማስፈጸም ግዴታው ነው ውል የሚያዞርለት ከሆነ ውሉን ህጉን ጠብቆ የማዞር ግዴታ አለበት ባለስልጣን አገልጋይ እኮ ነው በደሞዝ ነገር ግን አይ ዛሬ አይመቸኝም ነገ አይመቸኝም እያለ ደሞ ይቀጣዋል ያው በጅስ እስከሚሄድለት ማለት ነው አጉርሸል ላቀቅልና አጉርሰዋል ነገ ዲሃ ይመጣል ስም ሊያዞር እቺን ቤት ስም ማዞር ፈልጋለሁ ይለዋል ነገ ና ይለዋል ሳምንት ና ይለዋል ያ በግልጽ ይሄን ያላንታ ይለው ማንነውሽ ይላል በግልጽ ስለዚህ ያ ባለስልጣን ስም ያዞር የነበረው ዝም ብሎ ስራ ነው ብሎ ይሰራ የነበረው እጅ ለምዷልና በእጅ ካልተዘረጋ በእጅ ካልተመጣለት ያን ነገር አያሳካውም በጥቅሉ ያለ አግባብ የሰውን ገንዘብ መብላት ነው ሙስና ማለት የሰዎችን እድል ማበላሸትና ማገድ ለምሳሌ ወረፋ አለ ወረፋ እንይዛለን ትናንት የቀደመው ባለ ወረፋ እሱ እያለ እኔ እንቅልፌን ጨርሼ ቀስ ይመጣና መጣና ባይን ብቻ መጠቃቀስ ነው እዚህ ተገትረው አሉትን ፀሐይ ሲመቱ ያሉትን ሰዎች አልፌ የነሱ የሰራት መስሎ እኔ ቀድሞ ሰርቶ አውሰድ ይለኛል እጄ ቀበላለሁ ምንድነው የሚያሳየው እዚህ ጋር ከፊት የነበሩ ሰዎችን ቀደምኳቸው ማለት ነው መሬት መሬት ላይ ምን ቶሎ ግብር ፍቃድ ላይ ምን ቶሎ የመብራት ልንከፍልም መሆነ ምንም ሆነ ምን የሰውን ሀቅ ረግጠን የምንሄድበት አካሄድ አግባብነት የለውም ስለዚህ በህብረተሰቡ ላይ ሙስና የሚያደርሰው ችግር ከባድ ከመሆኑ የተነሳ ህብረተሰቡና ባለስልጣንን ህብረተሰቡና ህብረተሰቡን የሚያጋጭ ነገር ነው የሚያስተማማ የሚያደባድብ ነገር ነው ሁለቱም ተረግሟል ነው ወንጀሉም አሁን በህግ በህግ በመንግስት ህግ ሰጭታም ተቀባይም ነው አይደለ ወንጀሉ አንድ ላይ ብቻ አይደለም رواه ابو داود والترمذي وصححه الراش راشي ማለት الذي يبذل المال ገንዘብ ሰጪው ነው ምን ለማድረግ ያለ አግባብ የሰዎችን አቀረቅቶ ገንዘብ ለማግኘት ጉዳዩን ለማስፈጸም طيب ረሻ ማለት አስሉ ጉድጓድ ውሃ ውስጥ ተቆፍሮ በገጠር ታቃለች ገጠር ጉድጓድ ውሃ ውሃውን የምናወጣው በገመድ ነው አይደል ሆነ ባሌ ላይ ገመድ ይታሰራል ያ ገመድ ይለቀቅና ውስጥ እንደዛ ምናወጣው ይሄ የሚገባው ገመዱ ምን ይባላል ረሻ ይባላል እሱ ነበረ ያን ውሃ ለማግኘት በዛ በገመድ ነው የምናመጣው ያለ ገመድ ውሃ ልንጠጣ አንችልም አሁንም ጉዳዩን ለማስፈጸም የፈለገው ነገር ለማግኘት ሐቅም ይሁን ባጢል ከፍሎ ስለሚያመጣው ያችን ሩቋ ውሃ ማግኘት የምንችለው በገመድ እንደምንስባት አሁንም እዛ ሩቅ ያለችውን መንገድ መንገዱን አሳጥረን ጉዳያችን እንገላገላለን ማለት ነው ይሄ ራሽ የሚለው ቃል ከዛ የተወሰደ ነው ይላል ሪሽዋ ሩሽዋ ሪሽዋ ሩሽዋ ይባላል ይላል ረሻ የርሹ ሪሽወን ያው ሙስና ሰጠው ለማለት ነው بمعنى بدل له المال ليتوصل به الى باطل مرتشي ማለት ተቀባው ነው ባለስልጣኑ ማለት ነው አራኢሽ ራኢሽ የሚባል ደግሞ አለ በደንብ ያዙልኝ ራሺ ሰጭተው ሙርተሺ ተቀባዩ ራኢሽ ከሆነሳ መሐከል ደግሞ ምን የሚባል ሰው አለ አገናኝታ የሚባል አለ ወለ እንትን ሙስናም እኮ በቀጥታ አይሰጥም አንዳንድ ጊዜ ጎበዞቹ ሲሆኑ ትንሽ አይናፋሮቹ በቀጥታ ይቀበሉ ሌላ ሰው ማከለ ላይ አለ ደላላ በሉት እንግዲህ ያው አለቅላቅ ያለ ማከለ ላይ ወደ አማራው ክልል ከሄዳችሁ ማከለ ላይ ሰው ከሌለ ቀጥታ ባለስልጣን ለመስጠት ይከብዳል ስም አልጠራም ደግሞ ወደ ሌላው ክልል ስከሩ ደግሞ በቀጥታ አንጣን የሚለው ሰውየው ራሱ አላየሃል ራኢሽ ማለት መሐከል ላይ ያገናኝታው ነው رواه ابو داود والترمذي وصححه ከዚህ ሐዲስ የምንወስደው ነገር ቢኖር ከቅድሙ ሐዲስ ጋራ አንድ ሰው ለአንድ ሰው የሆነን ጉዳይ ሲያስፈጽም የተለያዩ ባህሪያቶች ሊፈጸሙ ይችላሉ ይሄን አድርገህልኛልና እንካ ማለትም ሰው በፍትህ ላይ እንዳይገኝ ያደርጋልና ነው ሸፋዓ ላይ ራሱ አይቀበል ያለው ሸፋዓ ለራሱ ሸፋዓ ለሰው ሸፋዓ ለማይገባው እዛ ሀገር ደግሞ ዋሲጧ ይባላል ሲያሳምሩት ዋሲጧ አነ ጀቱ ቢዋስጥ ፍራን ይለዋል በከሌ በኩል የመጣው ይለዋል ደግሞ በግዝ እኮ ነው በቃ ገንዘብ ባይቀበልም በከሌ በኩል የመጣው ካለው እዚህ ፀሐይ ሲቆላ ያለ ሰው እያለ እሱን የሱን ጉዳይ ፈጽሞለት ነው የሚሸኘው ስለዚህ አይቻለም ነው በከሌ መጣሁ ብሎ መናገር ራሱ ያለ አግባብ ነገሮች ለመውሰድ ነው የከሌማ ከሆነ የሱን ደንበኛማ ተሎ ካልሸኘሁኝ ነገ ደግሞ እኔም ደንበኛ ወደሱ ስልከው አይፈጸምልኝ ነገር ይመጣው የውለታ መክፈያ ያድርጉታል ማለት ነው ይሄም አይቻልም